እሺ ብስሚላህ الرحمن الرحيم አልፍሩቁ ልዩነቶች በይነ አኒፋቅ አልአክበሪ በትልቁ ኒፋቅና ወኒፋቅ አልአስገሪ በትንሹ ኒፋቅ መካከል ያሉ ልዩነቶች ትንሹ ኒፋቅ ምን እንደሆነ ተመልክተናል። ትልቁንም ተመልክተናል። ትልቁ ኒፋቅ ምን ነበር? በምንም ይመጣ ነበር። النفاق الأكبر الاعتقادي والنفاق الأصغر العملي ስንት ነበሩ ኒፋቅ እንትኖች ያላቸው ባህሪያቶች ያላቸው ስንት ነበሩ ነብዩ የቆጠሯቸው ኒፋቅን አስፈር የሚመጣባቸው ማለት ስንት ነበሩ 14 አራት እሺ አንደኛ እ ማዋሸት እ ቃል ኪዳኑን ማፍረስ አደራ መብላት ሲከራከር በውሸት ላይ ተመርክዞ መሆን አራቱ አንዱ ያለበት አንድ ኒፋቅ ባህር ያለበት ሁለት ያለበት ሁለት አለበት ሶስት ያለበት አለበት አራት ያለበት ንጹህ የሙናፊቅ ባህር ያለበት ማለት ነው። እሱን አይተናል። ልዩነታቸውን በአክበሩና በአክበሩ መካከል ልዩነታቸውን እንመልከት። ጉዳታቸው ልዩነታቸው እንዴት ነው? أن النفاق الأكبر ትልቁ ኒፋቅ يخرج من الملة ከጎዳና ያስወጣል። ወኒፋቁ አክበሩ ትንሽ የሆነ እንደው ላ ይخرج من المله ከጎዳና ያስወጣ ልዩነታቸው ነው ሁለተኛ أن النفاق الأكبر ትልቁ ኒፋቅ እክትላፉ ስሪ ወልዓላሚያ ሚስጥርና ላይ ግልጽ የሆነው መለያየት ማለት ነው اختلاف السر ሚስጥርና በውስጥ ሰውየው የደበቀውና والعلانية በላይ የሚያሳየው ግልጹ መለያየታቸው ነው አክበሩ አይደል በላዩ يظهر الإسلام እስላምን ጉልህ አድርጎ ለሰዎች ያሳያል ወላኪን ዩብጢኑል ኩፍረ ፊባጢን በውስጡ ግን ምንን ይቀብራል? ኩፍርን ይቀብራል። ይሄ ነው ኒፋቅ ማለት الأكبر ማለት ነው። أن النفاق الأكبر ትልቁ ኒፋቅ اختلاف السر መለያየት ነው። السر የሰውየው ሚስጥር አስተሳሰቡና ወልዓላኒያ የላይኛው አካሄዱ ፊል በእምነት ደረጃ በእምነት ደረጃ ሚስጥሩና ከላይ ያለው አላኒያ ማለት ዛሂር ማለት ነው። ስር ማለት ደግሞ አልኸፊ ስድቅ ባጢን ማለት ነው። በባጢን ያለውና ወልዓላንያ በጉልህ ከላይ የሚታየው ፓርቱ መለያየታቸው ይሰግዳል፣ ይጾማል፣ ይንቀሳቀሳል ከሙስሊሞች ጋር በውስጡ ግን የእስላምን መጥፎነት ያስባል ውስጡ ይሄ ማለት ነው። እክትላፉ ስሪ ወልዓላንያ ላይና ውስጥ መለያየት ማለት ነው። ወንፋቁ ልአክበሩ ትንሹ የሆነ እንደው እክትላፉ ስሪ ወልዓላንያ ውስጥና እንትን ከላይ ያለውና ግልጹና ሚስጥሩ መለያየቱ ነው። في الأعمال በስራ ደረጃ በክንውን ደረጃ ዱን አልኢዕቲቃድ በእምነት ሳይሆን ገብቷችኋል? ግልጽ ነው የማይገባል። አክበሩ እክትላፉ ስሪ ወልዓላንየቲ ምስጢሩና ከላይ ያለው የሰውየው እንቅስቃሴ መለያየቱ ነው። في الاعتقاد ነው። في الاعتقاد በኢዕቲቃድ ከላይ ሲሰግድ ታየዋለህ፣ ጥሩ ይመስላል። ውስጥ ግን ለኢስላም መጥፎ አስተሳሰብ አለ። ይሄ እክትላፉ ስሪ ወልዓላንያ ፊል ኢዕቲቃድ ይባላል በእምነት ደረጃ እክትላፉ ስር ወልዓላንያ ፊል አዕማል ከሆነ ደግሞ الأصغر ነው። በድርጊት በእንቅስቃሴ ማለት ነው። በመዋሸት ሰውን በማታለል ምናምን በመሳሰሉ دون الاعتقاد ከኢዕቲቃድ ውጭ ባለው በተግባር መለያየት ነው። በተግባር ውስጡና ላዩ መለያየት ማለት ነው። በተግባር በእንቅስቃሴ دون الاعتقاد በእምነት ሳይሆን በእምነትማ ከተለያየ ትልቁ ኩፍር እንትን ኒፋቅ ውስጥ ገብቷል። ሶስተኛ ልዩነታችን አነ ኒፋቅ አልአክበረ ትልቁ ኒፋቅ ላየሱሩ ሚን ሙእሚኒን ከአንድ አማኝ አይከሰትም አይገኝም። ትልቁ ኒፋቅ ላየሱሩ ሚን ሙእሚኒን ከአማንያን አይገኝም። እንዴ ከአማንያነት ይለቃልና ትልቁ ክፍር ትልቁ ኒፋቅ ሲመጣ ሙእሚንነቱ ይቀራል። ስለዚህ ከአንድ ሙእሚን አይከሰትም እሱ። መጀመሪያ እሱ ሲከሰት ከኢማን ዓለም ተሰናብቷል ማለት ነው። አንድ ላይ አይሰባሰቡም አንድ ሰው ውስጥ አነ ኒፋቅ አልአክበራ ትልቁ ኒፋቅ ላይፍቱሩ ሊከሰት አይችልም። ለሙእሚኒን ከአንድ አማኛ አይከሰትም። وأما النفاق الأصغر ትንሹ ኒፋቅማ ፈቀድ የስሩ ሊከሰት ይችላል። ምን አልሙእሚኒን ከአንድ አማኝ ሊከሰት ይችላል። አዎ ይችላል። አንድ አማኝ የዋሽ ይሆናል። አንድ አማኝ አደራውን ሊበላ ይችላል። አንድ አማኝ ሲከራከር በውሸት ላይ ተመርኩዞ ሊከራከር ይችላል። የሱን ያልሆነ የኔ ነው ብሎ ተግባባናል። ልዩነታችን ትልቁ ቁልፍ ትልቁ ኒፋቅ ላይ የስሩ ሙእሚኒን ከአንድ ሙእሚን ሊከሰት አይችልም። ወአመ ኒፋቁ አልአስገሩ ትንሹ ኒፋቅ የሆነ እንደው ፈቀድ የስሩ አልፎ አልፎ ሊከሰት ይችላል። ሚነል ሙእሚኒ ከአንድ አማኝ ሊከሰት ይችላል። አዎ ምን አለ ማለት ነው ኢማንና ኒፋቅን አስበር አንድ ላይ አንድ ሰው ልቦና ውስጥ ሊከሰቱ ይችላሉ። ግን አንዱ አንዱ በበዛ ቁጥር ሌላውን ዶሚኔት ማድረግ እንትን ይኖረዋል፣ ባህሪ ይኖረዋል። የሰውየው ኒፋቁ እየጨመረ በሄደ ቁጥር ኢማኑ እየወረደ ይመጣል። እንዘርስ ናቸው ማለት ነው። ኢማኑ እየጨመረ ሲመጣ የኒፋቅ አስተሳሰቡ እየወረደ ይመጣል። መጨረሻ ላይ ንጹህ እንትን ያለ ሙስሊም ሊሆን ይችላል። ያለ ሁሉም ቢሐሰብ ሚዛናቸው ሁሉም ቢሐሰብ ነው። ሁሉም እንደ ደረጃው ነው የሚሆነው። ግን አንድ ሰው ልቦና ውስጥ ይገኛል ኒፋቅን አክበርና ኢማን። ኒፋቅን አክበርና ኢማን ግን አይከፈቱም ሁለቱ ሁለት የተለያዩ ዓለም ናቸው። አንዱ ሲገባ ሌላው ይወጣል። ገብታችኋል? ልዩነቱ ግልጽ ነው አይደል? እሺ አራተኛ ልዩነታቸው አን ኒፋቅ አልአክበረ ትልቁ ኒፋቅ ፊል ጋሊብ ትልቁ ኒፋቅ ፊል ጋሊብ በአመዛኝ ላይክቡ ሷሂቡ ሰውየው አይቶበትም። በአመዛኙ ስታየው ሰውየው አይቶበትም። ትልቁ ኒፋቅ ያለበት ሰው ተውበት አያገኝም። በቃ በዛው ላይ በዛው ላይ እንደቀለደ በራሱ ላይ እንደተጫወተ ይችላል መቆይ ይችላል። ትልቁ ኒፋቅ ውስጥ ያለ ሰው ብዙ ትልቁ ኒፋቅ ውስጥ ያሉ ሰዎች ወደ ተውባ አልመጡም። ትክክል መስሏቸው በዛው ነው የሚሄዱት። ደግሞ ቅጣቱን ሐታ የረውል አዛበል ዓለም ያንን ቅጣት ካልቀምጡት ኢማን እንዳትጥብኝ ብሎ እኮ ሙሳ ዱዓ አድርጓል አይደል? ተቃጠለ ቢላቸው ቢለምናቸው ቢጮህ እባካችሁ ቢል እንዲህ ሲሉ ያ እነዚህን ሰዎች ዋናውን ትልቁን ያን ጀሃነም የሚባለውን ሳያው ኢማን እንዳትሰጣቸው ይቃጠሉ ይውረዷል ማለት እንደዚህ አይነት አለ። ስለዚህ ኒፋቅን አክበር ያለበት ሰው አደጋ ውስጥ ነው ያለው። አነ ኒፋቅ አልአክበር ፊል በአመዛኙ ኒፋቅ አልአክበር ላ ሳሒቡ ሰውየው ተበት አያገኝም። ወለው ታበ ተውበት ቢያደርግ እንኳ ይሄ ሰው ፈቀድ እክተለፈ ልዑለማ ዑለማዎች ተለያይተዋል። ፊ ቀቡል ተውበቱ ተቀባይነት አለው የለውም። እንደ ልሐኪም ሐኪም ዘንድ ቀርቦ ቃዲ ዘንድ ቀርቦ በቃ ተሳስቼ ነበር ተውበት አድርጌያለሁ፣ ግን ተቀባይነት አለው ወይ? ዑለማዊ ተቀባይነት የለውም፣ ይገደላል ነው ያሉት። ኒፋቅ ሲሰራ ሲንቀሳቀስ የነበረ ሰው ከተነቃበት ሐኪም ዘንድ ክስ ሲቀርብና ሲከሰስ ቃቢ ዘንድ በቃ ተውበት አድርጊያለሁ ቢል አንድ ሽርክ ውስጥ ያለ ሰው ተውበት አድርጊያለሁ ሲባል ይለቀቃል። አንድ ሙርተድ ተውበት ሲያደርግ ወደ ኩፍር ገብቶ ነበር ተውበት ታደርጋለህ? አዎ ሂድ ነው የሚባለው። አንድ ሙናፊቅ ግን ተከሶ ሲቀርብ በኒፋቁ ተውበት አድርጊያለሁ ግን ተቀባይነት የለውም። ለምን ነው ላይ አረፉ ባጡ ነው። ውስጥ ስውር ነው አይታወቅም። እውነት ይሁን አሁንም ይሄው ይሁን አይታወቅም። የእሱ አጭሩ ምንድነው? መገደል ብቻ ነው። አነ ኒፋቅ አልአክበር ፊል ጋሊብ በአመዛኙ ኒፋቅ አልአክበር ላየቱቡ ሳሒቡ ሰውየው ፈጻሚው አይሸብትም። ወለው ታበ እንደው እንበልና ተውበት ቢያደርግ እንኳ በመላሱ አድርግ ያለው ፊልም እንኳ ፈቀድ እኽቱልከ ዑለማዎች ተለያይተውበታል። ፊ ቀቡሊ ተውበቱ ተቀባይነት አለው ወይስ የለውም በሚለው ዙሪያ ላይ ዑለማዎች የተለያየ ሀሳብ ሰጥተዋል። እንደ ሐኪም ሐኪም ዘንድ ማለት ነው። ቃፊ ዘንድ ቀርቦ ይህንን ግን ተቀባይነት አለው የለውም የለው ያሉም አሉ። አለው ተቀባይነት አለው። እኛ በባጢኑ አላህ ይቅጣው እንጂ እኛ በአንደበት በመልአኩ ሻሃደተኝ እንደተቀበልነው ጦርነት እንደማናውጅበት ሁሉ እንቀበለዋለን ያሉም አሉ። አይ አንድ ጊዜ ከተነቃበት በኋላ ኒፋቅን አክበር ያለበት ሰው ተውብት ያለው እንኳ ቢል አሁንም ውሸቱን ነው፣ ታማኝነት የለውም። እውነት ከውስጥ ኮብተን ከሆነ አላህ ዘዋጅሩን ይስጠው፣ ግን ለጊዜው መገደል አለበት ያሉ ማለት ነው። ገባችሁ አልገባችሁም? ወለው ታበ ፈቀድ እክተለፈ ፈቀድ እክቱሊፈ ፊ ቀቡሊ ተውበቲህ ዒንደ አልሐኪም እንትን ኺላፍ ፈጥረዋል። ዑለማዎች መካከል ልዩነት አለ። እንደል ሐኪም ማለት ምንድን ነው? ፍርድ ቤት ማለት እኮ ነው። ፍርድ ቤት ቀርቦ እንደል ሐኪም ተውበቱ ተውበት አድርጌያለሁ ብሎ ቢያውጅ ሙርተድ ተውበት ቢያደርግ ተቀባይነት የለውም ነው አለው። እንደውም ይስተታብ ተውበት አድርግ ተብሎ ይጠየቃል። እስከ ሶስት ቀን ድረስ ጊዜ ይሰጠዋል እኮ ነው የሚሉት ፉቃዎች። ይሰጠውና እሺ ተውበት አድርጋለሁ ብሎ ተውበት አድርጋለሁ ካለ አንድ ሙርተድ ተቀባይነት አለው። ሙናፊቅ ግን ተቀባይነት የለውም አለው ብለው ተለያይተውበታል። ኺላፍ ተፈጥሯል። ሙርተድ ላይ ግን የለም። ሙሽሪክ ላይ ቢመጣ ካፊር ላይ ተውበት ቢያደርግ የለም ኺላፍ ተቀባይነት አለው። ሙናፊቅ ላይ ግን ተቀባይነት የለውም አለው፣ ግጭት አለ። አልገባችሁ? ገብታችኋል? እሺ ፊል ጋሊብ ላ የቱቡ አንድ ዘና ሰውየው ፈጣኑ ሰውየው ተውበት አያደርግም። ወለው ታበ ተውበት ቢያደርግ እንኳ ራሱ ፈቀደ ሱሊካ ዑለማዎች ተለያይተዋል። የተለያየ ሐሳብ ሰጥተዋል፣ ሰንዝረዋል። የቀቡል ተውበቲ ተውበቱ ተቀባይነት በማግኘቱ ዙሪያ እንደል ሐኪም ተቃፊ ዘንድ በኺላፊ በተቃራኒ አንፋቅ አልአስፈር በትንሹ ኒፋቅ ተቃራኒ በትንሹ ኒፋቅ ተቃራኒ ነው። በሱ ተቃራኒ ነው ማለት ከኋላ ያሳለፍናቸው ማምጣት ብቻ ነው። ምን ነበር ከኋላ ያሳለፍናቸው? ምን ነበር የዛን ተቃራኒ አምጡት አለ ማለት ዝርዝሩ ከመቅረቡ በፊት ታውቀዋለ። በኺላፍ ኒፋቅ አልአክበር ከተባለ ከኋላ ያሳለፍናቸው ሁለት ነጥቦች አሉ። እነሱን ማምጣት ብቻ በዚህ ተቃራኒ አድርጉ። ከገባችሁ ታመጡታላችሁ። እ አንደኛው ከተወበተ ተቀባይነት ይኖረዋል። ባለ ባለ ኩፍ ባለ ኒፋቅን አስገሩ ማለት ነው እ ሰውየው ደግሞ እ ተውበት ሊያገኝ ይችላል። ተውበት ሊያገኝ ይችላል ብዙውን ጊዜ ወደ ተውበት ይቀርባል في الغالب لا يتوب صاحبه بذي تقاراني نقوان ولو تاب فقد اختلف في قبول توبته عند الحاكم بخلاف النفاق الأصغر بتنش نفاق تقاراني فإن صاحبه في راس بزرزر متعلقه فإن صاحبه فإن صاحب النفاق الأصغر مالته የትንሹ ኒፋቅ ባለቤትና ፈጻሚ ቀድ የቱብ ተውበት ሊያደርግ ይችላል ኢላላህ ወደ አላህ ተውበት ሊያደርግ ይችላል እናም ደግሞ ፈየቱቡ ላሁ ዐለይህ አላህ ተውበቱን ሊቀበለው ይችላል አላህ ተውበትንም ሊቀበለው ይችላል። ማለትም ንቁኒፋቅ ግን አላህ ተውበትን አይቀበለውም ማለት አይወፍቀውም ማለት ነው። መጀመሪያ ወደ ተውበት አእምሮ አይዞን ፈየቱብ ዐለይህ ፈኢነ ሳሒበሁ ባለትንሹ ኒፋቅ ቀድ የቱቡ ኢለላህ ወደ አላህ ሊተውበት ይችላል። ፈየቱብ ዐለይህ አላህም የእሱን ተውበት ሊቀበለው ይችላል። ቃለ ሸኹል እስላም ኢብኑ ተይሚያ ሸኹል እስላም ኢብኑ ተይሚያ ምን ይላሉ? ወከቲረን ይላሉ። ይሄ እሳቸው ማርክ ውስጥ ያለው የእሳቸው ንግግር ነው። ወከቲረን ብዙ ጊዜ ይላሉ ብዙ ጊዜ ማታዕርዱ ሊልሙእሚን ለሙእሚን የሚቀርብና የሚጋፈጥበት ነገር አለ ይላሉ። ወከቲረን ብዙ ጊዜ ማታዕሩድ የሚጋፈጠውና የሚፈጠርበት ነገር አለ ሊልሙእሚን ለአንድ ምን ሹዕበቱን አንድ ጫፍ ልትመጣበት ትችላለች፣ ቅርንጫፍ ማለት ነው። ጫፍ አንዲት ቅርንጫፍ ልትፈጠርበት ትችላለች። ሚን ሹዓቢ ኒፋቅ ከኒፋቅ አይነቶች ውስጥ አንዲት ልትፈጠርበት ትችላለች አንድ ሙእሚን ላይ ወከቲረን ብዙ ጊዜ ይከሰታል። ማታዕሩዱ የሚከሰት የሚቀርብለት ነገር አለ። ለልሙእሚን ለአንድ አማኝ ብዙ ጊዜ የሚቀርብለት ነገር ሊኖር ይችላል። አዎ አለ አለ አክተል ኩፍር ሊመጣ ይችላል። ቆይ አንተ እናትህ አባትህ አባትህን አያትህ ከዛ ብሎ አደም ደረሰ። ፈመን ኸለቀ አደምን አላህ ፈጠረ። አላህን ማን ፈጠረው ማለት ደረጃ ትደርሳላችሁ ብለዋል ነብዩ አለይሂ ሰላቱ ወሰላም። የሆነ ጥያቄ ራሳችሁ የሚያስጨንቅ ጥያቄ ትጠይቃላችሁ። ቆይ አላህ መጀመሪያ ነው ቆይ ድሮ ብለን እስኪ መቼ ብለህ የሆነ ዓለም ውስጥ ልትገባ ትችላለህ። ቶሎ ተመለስ እንዳታብድ። ራሱ አይታወቅበት እንደዚህ አይነት ጥያቄ ውስጥ ትገባ ትገባላችሁና እሳቸውም ያሉት ሹዕበተ ሚን ኒፋቅ ውስጣችን ይመጣል አንዳንድ ጊዜ ወከቲረን ብዙ ጊዜ ማታዕርዱ ልልሙእሚን ለአንድ አማኝ የሚቀርብለት የሚመጣለን ነገር አለ ሹዕባ ቅርንጫፍ ሚን ሹዓብ ኒፋቅ ከኒፋቅ ጫፎች ውስጥ ቅርንጫፎች ውስጥ የሆነ ቅርንጫፍ ሲፈጠርበት ይሆናል ثم يتوب الله عليه الله ግን ተውበት ያደርግለታል አላህ ተውበት ያደርግለታል ወደ ተውበት ይመለስ አስተግፊሩላህ ያ አላህ አዑዙ ቢላሂ ሚነ ሸይጣን ረጂም በሉና ያሉት ነብዩ አለይሂ ሰላቱ ወሰላም የሆነ በቃ እስላም ጋር የሚጻረር ነገር ስሜት ውስጣችን ሲመጣ ሸይጣን ሹክ እያለ ነው ወለው ለም ነስማ ሰውተሁ ድምፁን እንኳን ባንሰማ ስለዚህ ምን እናደርጋለን አዑዙ ቢላህ መመለስ ቶሎ ከገባንበት ከቀመጥንበት ሐሳብ ውስጥ መውጣት ለዚህም ነው وكثيرا ብዙ ጊዜ ማታዕርዱ የሚቀርብ ነገር አለ ለልሙእሚን ለአንድ አማኝ ይቀርብለታል ይመጣበታል ብለዋል። شعبة የሆነች ቅርንጫፍ ትመጣለች። ጫፍ ማለት ነው። አንድ ጫፍ ሊመጣ ይችላል። ምን ሹዓብ ኒፋቅ ከኒፋቅ ጫፎች የተለያዩ ጫፎች ነው ያሉት። የተለያየ ቅርንጫፍ አለው። የተለያየ branch አለው። ምን ኒፋቅ ከዛ ውስጥ አንዷ branch ትመጣለች። ثم يتوب الله عليه ከዛ አላህ ተውበቱን ሊቀበለው ይችላል አውዙ ቢላሂ ሚነ ሸይጣን ረጂም ይልና ለቆ ሲወጣ ወቀድ የሪዱ ሊመጣ ይችላል አሁንም ወቀድ የሪዱ ወቀድ የሪዱ ሊከሰት ሊመጣ ይችላል አላ ቀልቢሂ በቀልቡ ላይ ሊመጣበት ይችላል በአንድ ሰው ቀልብ ላይ ሊከሰትበት ይችላል ምን ባዕዱ ከፊል ማ ዩጂቡ ኒፋቅ ኒፋቅን የሚያረጋግጥ ነገር ውስጥ ሊፈጠር ይችላል አንዳንድ ጊዜ አንዳንድ ጊዜ ወይ በዲኑ በሃይማኖቱ ራሱ ሊናድድ ይችላል በሚያጋጥመው አጋጣሚ ነገር በሴት ልጅ መብት ዙሪያ ሊገባ ይችላል። በሆነ ነገር ሊመጣበት ይችላል። ብቻ ለምን ይሄ በኔ ላይ ዋጅብ ሆነ ሊል ይችላል። ሰው የማይመጣበት የለም። እያንዳንዱ የሚመጣብን ነገር ይለያያል እንጂ ሊመጣብን ይችላል። ሹዓብ ሹዕባ ሚን ሹዓብ ኒፋቅ ثم يتوب الله علينا አላህ ተውበት ያደርግልናል። ምን በምናደርገው በምናደርገው ድንጋጤ በምንወስደው እርምጃ ወቀድ የሪዱ አሁንም ሊከሰት ይችላል አላ ቀልቢሂ በአንድ ሰው ልቦና ላይ ባዕዱ ከፊል ነገር ማዩጂቡ ኒፋቅ ኒፋቅን የሚያረጋግጥ ነገር በአንድ ሰው ልቦና ውስጥ ሊፈስና ሊከሰት ይችላል። ወረደ የሪዱ ማለት ምንድን ነው? መጣ ተከሰተ ማለት ነው። ወከቲረ ማ ተዕሪዱ ልልሙእሚን ማ ተዕሪዱ ምንድን ነው? ምንድን ነው ያልኩት ከኋላ ወከቲረ ማ ተዕሪዱ ሹዕበተን ሚን ሹዓብ ኒፋቅ ሁሉ የቱቡ ላሁ ዓለይህ ወከቲረ ማ ተዕሪዱ ምንድን ነው ማመንሰት ነው የሚቀረው። ወቀድ የሪዱ ምንድን ነው? ወየድፈዑሁ አላህ አላህ ሊያስወግድለት ይችላል። አንሁ ከዚህ ሰው ላይ ሲመጣ ኒፋቅን የሚያረጋግጥ ነገር በልብ ውስጥ ሊፈስና ሊከሰት ይችላል። ግን ከአላህ እዝነት የተነሳ ወየድፈዑሁ አላህ አላህ ሊከላከልለት ይችላል። አንሁ ከዚህ ሰው አላህ ሊከላከልለት ይችላል፣ ሊያስወግድለት ይችላል ማለት ነው። አላህ ሊያስወግድለት ይችላል። ወልሙእሚኑ ሙእሚን አይው ተነሱ ራሱ ጋር የተያዘ ነው። ወልሙእሚኑ አንድ አማኝ ዩብተላ ይፈተናል፣ ይሞከራል። እያንዳንዳችን እንፈተናለን። በኢስላም በተውሂድ እንፈተናለን። በቀብር ጥያቄ እንፈተናለን። ነኪርና ሙንከር አሉ በሚለው ጥያቄ ቅያማ አለ በሚባለው ሚዛን አለ፣ ሲራጥ አለ፣ ዳገት ይህን ያክል ሜዳው ይህን ጀነት የሚባል አለ፣ ሑረል ዒን አለ ሲባል ጥያቄ ምልክት ውስጥ የሚያስገባ ሰው አለ። አሁን ይህ እንደው እውነት ይሄ ሲኖር ይሆን እንዴ ሚል እኮ ይኖራል አይደል እንዴ ሰው ይለያያል መጠኑ የኢማኑ መጠንና የመከላከል አቅሙ ይለያያል እንጂ አለ ሁሉም ጋር አለች ጥያቄ ለምሳሌ ነከርና ሙንከር አለ ደርሶ ይመጣል ወይ ይሄ ለላለ ይሄን ጥያቄ የሚያነሳ አይደል አለ ከሙስሊም ውስጥ እንደዛ አለ ይመጣል ማይጂቡ ኒፋቅ ኒፋቅንና ኩፍርን የሚያረጋግጥ ነገር በአንድ ሰው ልቦና ውስጥ ይፈሳል ግን ወይድፈዑሁ ላሁ አን አላህ ይከላከልለታል ኢማኑን እያጠነከረ አላህ ይከላከልለታል። ተዳፈዱን ምን አላህ እንጂ እኛ አቅም አይደለም የተከላከለው። ሌላም አለ ወልሙእሚኑ አማኝ ይብተላ ይፈተናል። በወሳውስ ሸይጣን በሰይጣን ጉትጎታ ይወሰወሳል። በሰይጣን ጉትጎታ ምን ይላል? ይሞከራል፣ ይፈተናል። ሲል ኩፍር በክህደትም እንደዚሁ ይወሰወሳል፣ ይፈተናል። አለት የቢቁ የሚጠብበት ቢሃ በዚች ፈተና ሰድሩ ልቡ ይጣበባል፣ ይጨናነቃል። እስከዚህ ድረስ ይደርሳል ብለዋል። ይደርሳል። ወልሙእሚኑ አማኝ ይብተላ ይፈተናል። በምን አንደኛ ቢወሳውስ ሸይጣን በሰይጣን ውስወሳ ይፈተናል። ሁለተኛ ወቢወሳውሲል ኩፍር በኩፍር ውስወሳ ጉትጎታ እንደዚሁ ይፈተናል። አለቲ ይቺ የኩፍር ውስወሳ ጉትጎታ የምንላት እንዲሁም የሰይጣን ጉትጎታ በሷ ይፈተናል የምንላት የበይቁ ቢሃ በእሱ አማካኝነት ይጠብበታል። ሶድሩ ደረቱ ይጠባል፣ ይጨናነቃል። ምን ላድርገው መፍትሄው ምንድን ነው ይላል። የደቁ ቢሃ ሶድሩ ቢሃ ምን ላይ ነው የምመልሰው? በቢወሳዊሲ ሸይጣንና ወቢወሳዊሲ ኩፍር ማለት ነው። የዲቁ የዲቁ ቢሃ አይ ቢሃዲህ ወሳዊስ በዚች ጉትጎታ ምክንያት ይጣበባል። ምኑ ሶድሩ ደረቱ ይጣበባል ማለት ምን ምን ማለት ነው? ይጨናነቃል። የሚይዘው የሚጨብጠው ያጣል። የአላሁን ሲራጥ የሚባለው አለ ይሁን እኔ ስል ብለው ተረት ይሆን የሚነግሩን እንጨናነቃለ። ወደ ተውሂድ ጠለቅ ብሎ ያልገባ ሰው እንደዚህ ነው። በቃ ጥርጣሬ ነው። ውጭ ላይ ከሆነ የሚንቀሳቀሰው ላያርፍ አያውቅም። የኢማን መጠኑ በዛው ልክ ነው። እንደ ኢማን መጠኑ ነው ፈተናው የሚመጣው የሚወድቀውም የሚያልፈውም። ስለዚህ ከማቃለ ሰሃባ ለምሳሌ ሰሃቢዮችን ብለው አቅርበዋል። ያ ረሱላህ የአላህ መላእክተኛ ሆይ አሉ። እነማን ሰሃቢዮች ከነብዩ አንደመት ወህዩን የሚሰሙት ተአምሩን በትክክል ሲከሰት ያዩት ነብዩ ብዙ ተአምር ሲያሳያቸው ያዩት ሰሃቢዎች ይህን ጥያቄ ጠይቀዋል። يا رسول الله የአላህ መልእክተኛ ሆይ إن أحدنا እያንዳንዳችን አሉ ለጅብ ያገኛል في نفسه ውስጡ ይከሰትበታል አሉ። ምን ማ አይሽ የሆነ ነገር ما የሆነ ነገር በልሽ ما ያለችው የሆነ ነገር ነገ አይደለችም እኮ አይሸይ ማለት ነው የሆነ ነገር ይከሰታል። لأن يخر ቢወረወር من السماء ከሰማይ ቢደፋ إلى الأرض ወደ ምድር ቢወረወር أحب إليه የተሻለ من أن يتكلم به እሱን ከሚናገረው ይልቅ በውስጡ የሚያስበው እጅግ ዘግናኝ ነገር ነው ማለት ነው። إن أحدنا እኛ እያንዳንዳችን አለ ሰሐቢዩ ፊቱ ያገኛል في نفسه ውስጡ ያገኛል ውስጡ ይከሰትበታል ልብ ውስጥ የሆነ ነገር ይከሰታል። ما የሆነ ነገር ለኢን የኺር ቢደፋ ቢወድቅ ቢወረወር من السماء ከሰማይ ወደ ምድር ቢንዘገዘግ إلى الأرض ወደ ምድር ቢወድቅ أحب إليه ወደሱ የተሻለው የሚሆንበት ሀሳብ من أن يتكلم به እንደው ዘግናይ ስለሆነ እሱም በምላሱ ከመናገር ይልቅ ያናስበው ነገር እንደው በአንደበቱ አውጥቶ ለሰው ከሚናገረው ከሰማይ ቢወረወር ይሻለዋል። በጣም ዘግናይ ነገር ነው ማለት ነው። አልገባችሁም? አልገባችሁም? አሁን የሆነ ነገር ቢያስብ አንድ ሰው እውነት አሁን ነኪርና ሙንከር የሚባሉት አሉ ይሁን ለአንድ ሰው ሞቶ ሲቀበር መቃብሩን መልሰን ብንቆፍረው አጥንት ነው ያለው። እሺ የታለ የቀብር ቅጣት ምን የሚባለው ቀውጥ ዓለም ውስጥ እንገባለን። የተለያየ ጥያቄ ይመጣና ብዥታ ውስጥ እንገባለን። የዛን ሰዓት ይሄ የቀብር ጥያቄ የሚባለው ነገር እኔ ምንም አላረካኝም የሚል ነገር ውስጥ ሊመጣበት ይችላል። ለዚህ ነው ما የሆነ ነገር ይከሰታል። ما የሆነ ነገር ለኢን የኽረ ቢደፋ من السماء ከሰማይ ቢወረወር ቢምዘገዘግ إلى الأرض ወደ ምድር ቢምዘገዘግ አሐቡ ኢለህ የተሻለ የሆነ ምን አየተከለመ ልህ ያን የተጠራጠረውን ነገር ከሚናገረው ይልቅ እንደው ለመግለጽ እንኳ ዘግናኝ ነው ማለት ነው። እንደዚህ አይነት ሀሳብ ውስጣችን ይፈጠራል። ገባችኋል? ግልጽ ነው። ማለ እየኸረ ምንድን ነው እ ይወረወር ሚን ሰማይ ከሰማይ ኢለል አርዲ አሐቡ ኢለይህ ለሱ ተመራጭ ነው፣ ተወዳጅ ነው፣ የተሻለ ነው። ምን ከማድረግ ይልቅ ከመናገር የቱን እሺ ከሚያስብ ይልቅ ነው ያሰበውን ከመናገር ይልቅ ነው ከመናገር ይልቅ ነው። ማሰቡማ የዘግናኝ ዘግናኝ ነው። ተውት። ያወዳደረው እኮ እኔ እንደው ያሰብኩትን በአንደበት የመናገር ራሱ ከምናገረው እንደው ከልብሽ ብወረወር ይሻለኛል አለ። እንደዚህ አይነት ነገር ይከሰታል። ያማ አስተሳሰቡማ በጣም ዘግናኝ ነው። በውስጣችን እንደዚህ አይነት ነገር ይፈጠራል። ኦ ኦ ሶሃባ ውስጥ ከተፈጠረ እኛም ውስጥ ይፈጠራል። እስኪ መፍትሄው ነብዩ ምን አሉት? ነብዩ ምን አሉት? ፈቃል እንዲህ ነብዩ አለይሂ ሰላቱ ወሰለም ዛሊከ ሰሪሑል ኢማን ከንተው ያለች ንጹህ ኢማን ማለት እኮ ይችናት አሉ ነብዩ አለይሂ ሰላቱ ወሰለም ታግለህ ተፋልመህ የምታድናት ኢማንህ ያችናት ኢማን ዋናው ትልቁ ነገር በአንተ ላይ ጦርነት መከፈቱ ሳይሆን ጦርነትህን በድል መወጣቱ ነው። አማ አንተ ፈቱብተላ ቢወሳውስ ሸይጣን ወቢወሳውስ ልኩል በውስጥ የማይከሰት ብዥታ የለም። ለምን ሸይጣን አልተኛም። እና ሐሰን አልበስሪ ምን ይላሉ? ለው ናመ ሸይጣኑ ሸይጣን ቢተኛ ልኖረው አንድ ቀን የሚገርም እንቅልፍ ይኖረን ነበር ብለዋል። ይሄ ለእነሱ ነው ለእኛ አይደለም። ተኝተናል ለነሱ ሸይጣን ቢተኛ ኖሮ የሚገርም ረፍት እናርፍ ነበር አሉ። ሸይጣን ግን እንቅልፍ አይወስደው። ሰው ይተኛል፣ ሸይጣን ግን አይተኛም አይተኛም። ለዚህ ነው ዛ ፈቃል ነብዩ አለይሂ ሰላቱ ወሰላም ዛሊከ ይህ እኮ ነው ሶሪሑል ኢማን ፍንትው ያለ ንጹህ ኢማን ማለት እኮ ቁልጭ ያለ ኢማን ይሄ ነው። ሶሪሕ ግልጽ ማለት ነው። ግልጽ ኢማን እኮ ይሄ ነው። እንደዚህ ተፈትነ ሲወጣልህ እኮ ነው። ተበጠረች ኢማን ማለት ይችን አካሉ ነብዩ አለይሂ ሰላቱ ወሰላም አረ ከተጠራጠርክ ይሄ አሁን ነብዩ አለይሂ ሰላቱ ወሰላም ፈትዋ ባይሰጡበት ኖሮ ልታስላለህ አንተ አልቆልሃል በቃ ምን ተራር ግን አልሐምዱሊላህ ምንድን ነው ሰሪህ ኢማን ምን ማለት ነው ንጹህ ስንትን ያለ ቁልጭ ያለች ነው አለ ነብዩ አለይሂ ሰላቱ ወሰላም ምኑን ነው ተመረድ ምኑን ነው ሰሪህ ኢማን ያለው ምንም ሆነ በውስጡ ይሄ ሁሉ ሀሳብ ተፈጥሮ ተጋጭቶ ያንን በድል ተወጥቶ ጫፍ መድረሱ ጥርጣሬው አይደለም። አአ አለ ሲራቅ አለ የለም ይልሃል በውስጥ ድምጡን ማሰና የለም እንዴት ሊኖር ይችላል ይልሃል። የተለያየ ብዥታ መጣባት። የሚገርመው ደግሞ ፈህማችን እዚህ ላይ ይሰራል። እሺ ፈተና እንሰራ እንደዚህ አይነት ሽርክያት ላይ ግን አእምሮ በአስተሳሰብ ደረጃ ጥቃት አስተሳሰብ እናመጣለን። የኛ ሀሳብ ሳይሆን የማን ነው? ይሄ ሸይጣን ነው። ሸይጣን በዚህ ላይ የተካለ ነው። የት በፊት እየሰራ ነው። ወፊ ሪዋያ በሌላ ዘገባ ደግሞ ማየተአዘም በጣም የሚከብድ የሚገጽ አየተከለመ ቢህ እንደው ለመናገር የሚገጽ ነገር በውስጡ ይመጣበታል አላቸው። ወፊ ሪዋያ የምታያይዝ ዝላይ ማለ እየኸረ ምን ሰማይ ኢላ አርዲ አሐቡ ኢለይህ ምን አየተከለመ ቢህ አለችው ላይ ሰብስት አድርጓት ይችል የቷል ማየተአዘሙ አየተከለመ ቢህ ያለውን ትወስዳላችሁ። ስለዚህ ሐዲሱን ስታገናኙት በሁለተኛው ሪዋያ ከማ ቃለ ሰሐባ ያ ረሱለላህ እነ አሐደና ለየጅዱ ፊ ነፍሲሂ ትሉና ማየተዓዘሙ እየተከለመ ቢህ ብላ ትታያልቻለች። እንደው ሊናገረው ዘግናኝ የሆነ ነገር በልቡ ውስጥ ይከሰትበታል አላቸው። ነቢዩን ዓለይሂ ሰላቱ ወሰላም ቃል እንዲህ አሉ። ነቢዩ ዓለይሂ ሰላቱ ወሰላም በሌላ ዘገባ እዛ ሶሪሑል ኢማን ዛሊከ ሶሪሑል ኢማን ብለውት ነበር። በዚህኛው ዘገባ ደግሞ ቃል አልሐምዱሊላህ አላህ ምስጋና ይገባዋል። በዚህ ተፈተነን አልሐምዱሊላህ ምስጋና ይገባው አለዚህ ያ ጌታ ረደ የመለሰበት ከይደሁ ሴራውን ኢለል ወስወሳ እንደ ወስወሳ ብቻ ሆኖ እንኳን ቀራሉ። እንኳን ወስወሳ ጉትጎታ ብቻ ሆኖ እንኳን ቀረ። አንድ ሰው ከተቀበለ በኋላ እኮ ወስወሳነቱ ቀርቶ ራሱ ሰይጣን ራሱ አንድ ንጹህ ሰይጣን ሆነ ማለት ነው። ተከትሎታል በቃ የዛን ጊዜ ወስወሳ አይደለም የሚባለው። ውሶታ ማለት ተቀበለኝ አልቀበልም ተቀበለኝ አልቀበልም እያን የምናደርገው ፈጣ ገባ ነው። ምን የሚባለው ወስወሳ የሚባለው ከተቀበልነውማ በኋላ ሰይጣንን አልቋል ወሶስ አይባልም ዋናው ሙስሊምም ገብተንበታል አልহামዱሊላህ ምስጋና ይገባው አለዚ ያጌታ ረደ የመለሰበት ከይደሁ አይ ከይደ ሸይጣን የሰይጣንን ሴራ የመለሰበት ወደነ እለል ወስወሳ እንኳን ጉትጉታ ብቻ እንደው ጩኸት ተቀበለኝ እያለ አዋጅን ብቻ መንገር እንኳን አደረገበት አሉ ነብዩ አለይሂ ሰላቱ ወሰለም ገብታችኋል ውስወሳ የማይወሰወስ የለም የማይወሰወስ የለም ለሁም ሸይአን ስትመጣ የሆነች ልጅ ይችን ልጅ መያዝ ነበር የሚል ይኖራል። እንደዚህ ማድረግ ነበር፣ እከሌን እኮ መግደል ነበር የሚል የሚያስብ አለ። ሱብሃንአላህ ሀዛ ወስወሳ አልሐምዱሊላህ الذي ረደ ከይደ ሸይጣን ኢላ ወስወሳ ወስወሳ ብቻ ሆኖ ቀረ አየር ላይ ተግባባን አይደል? ወስወሳ የሚባል ዓለም በተውሂድ ላይ ብቻ አይደለም፣ በመሐረማት ላይ አዘቅቶት ነው የሚገለን። ስንቱን እናስበዋለን። ቃል አልሐምዱሊላህ ምስጋና ለአላህ ይገባ አለዚ ያጌታ ረደ የመለሰ ከይደሁ ሴራውን የሰይጣንን ሴራ ወዴት መለሰበት መሐመድ ሙስጠፋ የት መለሰው ወዴት ከሰውየው ላይ አስወገደ ወደ ምን መለሰው አላህ ወደ ወስወሳ ብቻ መለሰ ወስወሳ ምን የለውም ማለት ነው በራሱ ወስወሳ ጉዳት አይደለም ውጤትም አይደለም አይደል ገና በምን ላይ ነው ያለው በፕሮሰስ ላይ ነው ያለው። አልሐምዱሊላህ ወሶፋ ብቻ ሆኖ አየር ላይ እንኳን ቀረ አይሳካልም አሉ ነብዩ አለይሂ ሰላቱ ወሰለም። አይሐሱሉ ሀዘል ወስዋስ ይህ ወስወሳ ይህ ጉትጎታ መገኘቱ ከሰይጣን مع هذه الكراهة العظيمة ከዚች ከባድ ጥላቻና ተቃውሞ ጋር ተቃውሞ አለው አይደል ሰውየው ሲራጥ የለም ሲለው አሃማ በውስጡ አለ ነብዩ ነግረውኛል ቁርአን ተናግሯል ዑለማው ተናግረዋል እያለ ውስጡ ራሱ ጋር ምን ይፈጥራል ትግል ይፈጥራል አይደል ذلك صريح الإيمان ይሄ ነው አይ ፈሱሉ መከሰቱ አሉ ነብዩ አለይሂ ሰላቱ ወሰላም ሀዘል ወስዋስ ይህ ወስዋስ ይህ ጉትጎታ ይህ የሰይጣን ቅስቀሳ مع هذه الكراهه ከዚች ጥላቻና ተቃውሞ አልዓዚማ ከባድ ከሆነችው ተቃውሞ ጋር ከባድ የሆነው ተቃውሞ ከማን ነው የሚመጣው ከሰውየው ይህ መሆኑ ወደ ፍዒህ ማስወገዱ ሰውየው ለመከላከል ሙከራ ማድረጉ ከምኑ ላይ አኒል ቀልብ ከቀልቡ ላይ እንዳይገባበት ያስተሳሰብ ለመከላከል ሙከራ ማድረጉ ወሆ ይህ ራሱ ትግል ሚን ሰሪሒል ኢማን ቁልጭ ያለው ኢማን ነው። ከዛ ይጀመራል አሉ ነብዩ አለይሂ ሰላቱ ወሰላም። ገብቷችኋል? እ የመጨረሻ ወደፍዒህ ለመከላከል ማለት ነው። ለመከላከል ለማስወገድ ነብዩ አለይሂ ሰላቱ ወሰለም አልሐምዱሊላህ ምስጋና ይገባው ለዛ ጌታ አለዚ ያ አላህ ረደ ከይደሁ አይ ከይደሽ ሸይጣኒ የሰይጣንን ሴራ የመለሰ ኢለል ወስወሳ እንኳንም ወደ ውስወሳ ብቻ የመለሰልን ምስጋና ይገባው አሉ። ይችን ሐዲስ ሲያብራሯት ምን አሉ አሊሙ አይ ሁሱሉ መከሰቱ አይ ማለትም እኔን ማለት ነው ነብዩን አለይሂ ሰላቱ ወሰላም ይችን ፈልገው ነው ምን አይ ሁሱሉ ሀዛ ይህ መከሰቱ አልወስዋስ ይህ ቅስቀሳ የሰይጣን ቅስቀሳ መከሰቱ ከምን ጋር مع هذه كذس الكراهة ጥላቻ ተቃውሞ አልዓዚማ ከባድ የሆነች ተቃውሞ ከሰውየው ከመምጣቱ ጋር የሸይጣን ቦታ መገኘቱ ከሰውየው ከራሐት አልዓዚማ ከባድ ተቃውሞ ጋር ወደ ፍዒሂ ከመከላከሉ ጋር ሰውየው አንል ልብ ውስጥ ላለማስረት ከመከላከሉ ጋር የሸይጣን ጉትጎታ መከሰቱ ወሆ ይህ ምን ሶሪሕ ልኢማን ቁልጭ ያለው ኢማን ነው አሉ ለምን ሰው ሁሉ ይፈተናልና የማይፈተን የለም። ሁሉ ሙእሚን ይብተላ ቢወስዋስ ሸይጣን በቃ ይፈተናል። ግን እንኳን ጉትጎታ ሆኖ በዛው ባየር ላይ ሀሳብ ሆኖ እንኳን ቀረ እያሉ ነብዩ ሰላቱ ወሰላም። ምክንያቱም ሐሳቡ ውስጥ ሲፈጠርበት አንድ ሰው ወዶ አይደለም እንትን የሚለው አንድ ሰው እኮ ወንጀልን አስቦ ዝሙትን አስቦ እየሄደ እያለ ሳይሳካለት ቢቀር ለማን ብሎ ነው የተወው? ስላልተሳካለት ነው አይደል? ግን በትግል በስንት ነገር ከሰው ያሰበው ሐሳብ ወደ ምን ይቀየርለታል? ለልሐሰና በውሾታ ጉትጉታውን ባየር ላይ አሸነፈው ረብቱ ለሌላ ምንም አይደለም። ሀዛ ፈርህ ልኢማን ፈርህ ልኢማን ነው ነቢዩ ዓለይሂ ሰላቱ ወሰላም የቆጠሩ። ስለዚህ አንድ ጥያቄ ሲነሳ ውስጥህ ከአቂዳም ጋር እያያዝ ከቢድዓም ጋር እያያዝ ውስጥህ ጋር ጠብ ስትፈጥር ግጭት ትፈጥራለህ ከራስህ ጋር የዛን ሰዓት የሚገርም ኢማን ጥንካሬ ውስጣችን አለ ማለት ነው። ተግባባን አይደል? ለምን የማይፈተን የለም? ይፈተናል። ሁሉም ይፈተናል። የማይፈተን የለም። እነ ኢብራሂም እኮ ተፈትነው ነው የመጡት። ጨረቃ ሲወጣ ይሄ ነው የኔ ጌታ፣ ፀሐይ ሲወጣ ይሄ ነው ጌታ ብለው ስንት ተፈትነው ተፈትነው መጨረሻ ላይ ወደ አላህ መጡ። ያልተፈተነ የለም፣ ይፈተናል። ሁሉም ሁሉም ይፈተናል። ዋናው ግን ምንድን ነው? ዋናው ምንድን ነው? አምረላ እሺ ዋማ አህሉ ኒፋቅ አልአክበር የትልቁ ኒፋቅ ባለቤቶችን ፈቃል አላሁ ፊህም አሁን የቀራ ነው ስለ ትንሹ ኒፋቅ ነው። ስለ ትንሹ ኒፋቅ ነው። ያ ትንንሽ ኒፋቅ ውስጣችን ምን አለች ማለት ነው። አንድ ጫፏ ቅርንጫፏ ትከሰታለች። መጠኗ ትለያያለች እንጂ የኢማናችን ድክመት በጨመረ ቁጥር የአኼራን ነገር ጥያቄ ውስጥ እናስገባዋለን። አንዳንድ ጊዜ እንደ ሁረ ላይን አለ ይሆን እስከ ማለት ይደርሳል። የማያረከው አለ ሐዲሱ የህልም ዓለም የጨለማ ህይወትም ይመስለዋል። እንደው ለመለመን ሰዎችን ለማባበል የተጠቀሙበት ይመስላል። ሀዛ ዱዕፈ ኢማን የኢማን ድክመት ነው። ድሮ ስለ ወርቅ ግንብ ሲነገሩ የወርቅ ግንብ ገና እያሉ ነበር የድሮዎቹ። አሁን ቴክኖሎጂ ከመጣ በኋላ ግን ሁሉም ገባው ይገባል። ወላሂ አልወቅቱ ይፈሲሩል ቁርአን ጊዜ ይተረጉመዋል። ጊዜ በጣም ይተረጉመዋል። አንተ የዚች ከተማ ዲዛይን እንደዚህ አማረ ዱባይ እንደዚህ አማረች። ያ አላህ ጀነት እንድል ያምረው ፈዕተብር ፈንظሩ ሲሩ ፊል አርድ ፈንظሩ ከይፈ የኩኑ አልአኺራ ዋማ አህሉ ኒፋቅ አልአክበር የትልቁ ኒፋቅ ተከታዮች فقال الله فيهم አላህ እንዲህ ይላቸዋል። صم ደንቆሮዎች ናቸው። ቡክሙን ቀርተናል ባለፈው ሶሞን ሱሙን ሱሙን ምንድነው? ዶንቆሮ ሁክሙን ዱዳዎች ናቸው። ሱሙን ደንቆሮዎች ናቸው። መስሚያ የላቸውም። ኪሎ ርቀት ሊሰማ ይችላል። ይሰማሉ። የሚገርም ሙዚቃ ይሰማሉ። መሐረማትን ይሰማሉ፣ ያዳምጣሉ። ወላኪን ሱሙን ደንቆሮች የተባሉት ከምንድን ነው? አኔል ሐቅ ሐቅም መስሚያ የላቸው። ለዛ ነው እንጂ ደንቆሮ አይደለም ከገሃዱ ዓለም ሱሙን ደንቆሮዎች ናቸው፣ ሐቅን አይሰሙ። ቡክሙን ዱዳዎች ናቸው፣ ሐቅን አይናገሩ እንጂ ተናጋሪዎች፣ ለፍላፊዎች፣ ፖለቲከኞች ናቸው። ያሰምሩበታል ሁሉ ነገር። ቡክሙን ዱዳዎች ናቸው፣ ሐቅን አይናገሩ ዑምዩን አዕማዎች ናቸው፣ እውሮች ናቸው፣ ሐቅን አይመለከቱም እንጂ ያያሉ፣ አጅነብይን ያያሉ፣ ሙሐረማትን ያያሉ፣ ኩፍርን ያያሉ፣ ሽርክን ይመለከታሉ። በትክክል ዓለምን በጣም ያያሉ። ዑምዩን እውሮች ናቸው ከምን አኒል ሐቅ አኒል ነዘር ኢለል ሐቅ ሐቅን ከመመልከት فهم እነዚህ ሰዎች ላይርጅዑን አይመለስም ይላል አላህ ሱብሃንአላህ ለዚህ ነው ኒፋቅን አክበር ውስጥ ያለ ሰው የመመለስ እድሉ በጣም የተመናመነ ነው የሚባለው ለምን ጆሮው ደንቆሮ ነው አይሰጥም ጆሮውን አይሰማም አያዳምጥም ቁርአን ብትቀራ ብታዘምበት አይሰማም ማያዳምጥ ሰው አይሽርም ለዚህ ነው ወደ ተውሂድ ብዛ የማይገባው ሰው ለምንድን ነው ጆሮውን መጀመሪያ አይሰጥም ዙረውን አይሰጥም፣ በራሱ ላይ ድልን ይሰጣል። አያዳምጥም፣ ዳዕዋውን አያዳምጥም፣ ቅርአቱን አያዳምጥም። ግን ቶሎ ለውጥ የማያመጣውም ለዚህ ነው። صم ደንቆሮ፣ بكم ዱዳዎች፣ عمي አይን የሌላቸው ናቸው። فهم እነዚህ ሰዎች ላይ لا يرجعون አይመለሱም እያለ ነው አላህ أي إلى الإسلام ወደ እስላም አይመለሱም፣ في الباطن በውስጣቸው አይመለሱም። ውስጣቸው ደንቆሮ ነው እያለ ነው አላህ። وقال تعالى فيهم ስለነዚህ النفاق الأكبر ሰዎች እንዲህ ይላል አላህ أولا يرون አይመለከቱምን አነሁም ሙናፍቃኖች ይፈኑነ ይፈተናሉ ይሞከራሉ ፊኩል ዓምን በየአመቱ መረተን አንድ ጊዜ አው መረተኝ ወይ ሁለት ጊዜ ይፈተናሉ። አላህ በአደባባይ ሚስጥራቸውን ያወጣዋል። እንዶ አይገባቸውም አይማሩም እንደ እያለ ነው አላህ። ያሴሩት ሴራ እቤት ውስጥ የተናገሩት ሴራ መስጂድ ይሰማል። ነብዩ አለይሂ ሰላቱ ወሰላም ጅብሪል ቀጭላል። ምን ይዞ ወህይ ይዞ ይመጣል እቤት ውስጥ ሙናፊቆች እያሴሩብህ ስለሆነ እንደዛ አይነት እንደዚህ አይነት የሆነ ነገር ሊያስተላልፍ ስለሆነ ቀድመህ ዳዕዋ አድርግላቸዋል። ቀድመው information ኑን ቁርአኑን አያውን ያነቡላቸዋል። ሰሃቢዎች ከዛም በኋላ ሙናፊቅ ሁሉ ቢለፈልፍ የቁራ ጩኸት ነው የሚሆነው። ማንም አይሰማም። ለዚህ ነው ስሜታቸው አልተጎዳው ነበር። እንደ አይሁዶች ሴራ እንደ ሙናፊቆች ውስጥ ለውስጥ እንቅስቃሴ ቢሆን ኖሮ የነብዩ ሰሃቢዎች ክብር ብራቸው ይወጣ ነበር። ላ ማን አለ ጠባቂ? አላህ ዩርሲሉ መላኢከተሁ ኢለ ነብይ አለይሂ ሰላቱ ወሰላም ለዚህ ነው አይገባቸውም እንዴ እነሱ እቤት ውስጥ ሁለት ሶስት ሆኑ ያሴሯት ሴራ አደባባይ ላይ ትወጣለች ምን ይሄ አይገባቸውም እንዴ መረተን አንድ ጊዜ በአመት ይፈተናሉ አው መረተኝ ወይ ሁለት ጊዜ የሚገርም ፈተና ይፈተናሉ ገሃድ ይወጣሉ በአደባባይ ላይ ይወጣሉ ثم لا يتوبون ነገር ግን ተውበት አያደርጉም ወሁም እነዚህ ወላሁም አሁንም እነዚህ ሰዎች ወላሁም የዘከሩን አይገሰጹም አይመከሩበትም በዚህ ስህተታቸው በቃ ባህሪያቸው የሆነ ሙናፊቀን ኒፋቅን አክበር ያለባቸው ሰዎች አወላ የረውነ አይመለከቱም ምን እነሁም እነዚህ ሰዎች ይፍተኑነ ይፈተናሉ ፊ ኩል ዓምን በየአመቱ መረተን አንድ ጊዜ አው መረተኝ ወይ ሁለት ጊዜ ይፈተናሉ ثم لا يتوبون ነገር ግን ተውበት አያደርጉም ከዛም በኋላ ያ ፈተና ደርሶባቸው ወላሁም የዘከሩን አይመከሩም አይገሰጹምም ይላል አላህ። አይመከሩም አይገሰጹምም። ግልጽ ነው። ገብታችኋል? ኒፋቅን አክበር ውስጥ ያለ ሰው እንግዲህ እንደዚህ ነው። ቃለ ሸይኹል እስላም ኢብኑ ተይሚያ ሸይኹል እስላም ኢብኑ ተይሚያ እንዲህ ይላል። ወቀድ እክተለፈ ልዑለማ ዑለማዎች ተለያይተዋል። ሲቀቡል የተውበትህም የሙናፊቆች ተውበት ተቀባይነት አለው የለውም በሚለው ዙሪያ ዑለማዎች ተካልፈዋል ይላሉ። በዛሂር በዛሂሩ ተካልፈዋል። ውስጣቸውን እናናቀም ተውበት ሊያደርግ አንድ ሰው በባህር እንቀበለዋለን አንቀበለው ነው ጥቅጥቁ ዝላይ ነው በውስጥማ አላህ አለ እኛ በትክክል ተውበት አድርጎ ከሆነ አላህ ጅም ሊሰጠው ይችላል ለመልካማ አሁን ግን ከባህር ነው ሁክም አይደል የምታሐከመው ሁክም ለምንድን ነው በባህር ነው በባጤን ነው የምታሐከመው በዑመር ዘመን ምን ይል ነበር መጠጥ ሲጠጣ መጠጥን እየጠጣው ለምን መጠጥ ተጠጣለህ አስካሪ ሲሉት እኔ እዚህ ላይ ሲደርስ ምን ይሆናል አላቸው ወተት ይሆናል ምንድን ነው ያሉት ነህኑ ነህኩሙ ቢዛሂር አነከ ተሽረቡ ልኸምር የምትጠጣው እኛ ኸምርን ያየነው በኸምር እንገርፍሃለን፣ ጭሱን ደግሞ በወተቱም ትጠቀም ትችላለህ። ሀደር ዋናው ምኑ ላይ ነው የምናየው? አለ ዛሂር ነው። ሰዎች ላይ ፍርድ የሚሰጠው በዛሂር ነው። ስለዚህም ነው ሙናፊቆችን እብኑ ተይሚያ ምን አሉ? ወቀድ እክተለፈ ዑለማዎች የተለያየ ሀሳብ አምጥተዋል። في توبتهم أي توبة المنافقين። የሙናፊቆች ተውባ ተቀባይነት አለው ወይስ የለውም በሚለው ዙሪያ ላይ في الظاهر በገሃድ ማለት ነው። በባጢንም አያገባንም። አላህ ሊቀበልም ላይቀበልም ይችላል። ባጢን አላህ ዘንድ ነው። في الظاهر ተለያይቷል። ለምን መሰላችሁ የተለያዩበት ይሉናል ሸኹ ሊከውኒ ዛሊክ ይህ የእነዚህ ሰዎች ተውበት ላይ ዩዕለሙ ስለማይታወቅ ውስጣቸው አይገኝም። መጀመሪያ ተውበት አድርጋለሁ ብሎ በውስጡ አውቆ እዛ አሸንፋቸው ሊል ይችላል። ተግባባን? ሊከውኒ ዛሊክ ተውበታቸው ስለሆነ ነው። ላይ አይታወቅም እንደ አቂዳቸው ሁሉ እንደሚስጥራቸው ሁሉ እሱን ሚስጥር አድርገው ሲሆን አውቀው ባረፍተ ነገር ለመሸወል ለማታለል ሊሆን ይችላል። ኢዝሁም እነዚህ ሰዎች ናቸውና ዳኢመን ዝንተ ዓለም ናቸውና يظهرون الإسلام እስላምን ጅሃድ አድርገው ያሳያሉና እንዴት እንመናቸው? አይ ይሄ ተውበት አድርጊያለሁ ብሎ ቢመለስ ይሰግዳልም። ተውበት አድርጊያለሁ ቢል ምንጊዜም እስላማዊ እንቅስቃሴን ጅሃድ ስለሚያደርጉ አንቀበላቸውም፣ መገደል አለበት ብለው ነው ለማወቅ ሐሳብ የሰጡት ግማሹ ደግሞ አይን እንቀበለዋለን በዛሂር በባጢን ውሸቱን ከሆነ አላህ ይቅጣው ያሉም አሉ ተቀበሉ ተውበትን ተግባር ሊከውን ذلك ስለሆነ ላይ ዓለም ስለማይታወቅ ነው ማንቀበላቸው እያሉ ነው ኢድሁም እነዚህ ሙናፊቆች ዳኢመን ዝንተ ዓለም ይብሄሩን እስላም እስላምን አጉልተው ያሳያሉና አሁንም ሲናገሩን ከዛ ውስጥ አጉልተው ለማሳየት ለመዳን ለሽፋን ተጠቀሙበት ሊሆን ይችላልና ብለው ዑለማዎች አንቀበላቸውም ያሉም እንቀበላቸዋለንም ያሉም አሉ። እዚህ ይበቃና እንደዛሬ ነገ ኤግዛሙን ልትማር እ